قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم تنبيه ማነቃቂያ تنبيه ማነቃቂያ من قسم البدعة إلى بدعة حسنة وبدعة سيئة فهو غالط ومخطع ومخالف لقوله صلى الله عليه وسلم من قسم البدعة بدعا يكفل إلى بدعة حسنة بدعة حسنة وبدعة سيئة بدعة سيئة مدفو بدعة بلو يكفل ماله ቢድዓ ሐሰና የሚባል አለ፣ ቢድዓቱን ሰይአ የሚባል አለ ብሎ ቢድዓን በሁለት የከፈለ ሰው ፈሁወ ጋሊጡን እሱ ምንድነው ነው የተሳሳተ ነው ይላል። ያው እንግዲህ እና ሰንታጁ የማያውቁትን ሲያጨማልቁ እንደኖሩት ማለት ነው። ግልጽ ነው። ቢዳ የንቀሲም ኢላ ቅስሜን ኢላ ቢዳቱን ሐሰና ወቢዳቱን ሰይአ በማለት የሚያራግቡት የሆነ ንግግር አላቸው አይደለ ለእሱም መልስ እየሰጠ ነው ማለት ነው ኸይር ፈሁወ እሱኮም ጋሊጡን ምንድን ነው ተሳሳች ነው ወሙኽጢዑን ገለጥ ውስጥ የገባ ስተት ውስጥ የተገባ ወሙኽጢዑን ተሳሳች ነው ወሙኻሊፉን ሊቀውሊህ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላምንም ንግግር ምን የሚል ነው የሚቃረን የሆነ ሰው ነው ፈኢነ ኩለ ቢድዓትን ضላላ ነቢዩ አለይሂ ሰላቱ ወሰላም ምን ብለዋል ኩለ ነው ያሉት በቃ ኩለ ቢድዓትን ضላላ ሁሉም ፈጠራ ምንድን ነው አሉ ነቢዩ ጥመት ነው እዚህ ጋር ቢድዓቱን ሐሰና ሰያ ብሏል ኩል ኩል ነው ያሉት ነቢ አለይሂ ሰላቱ ወሰላም لأن الرسول صلى الله عليه وسلم حكم على البدع نبي عليه الصلاة والسلام ببدع عليه بفتر عليه ፍርድን አስተላልፏል ኩላሃ ቢአነሃ ضላላህ ሁሏም ማለት ነው ፈጠራ ጥመት እንደሆነች ወሃዛ የቁሉ ይህ ደግሞ ተነስቶ ይላል አላዋቂ አናፋጭ ወይም ደግሞ አላዋቂ ሳኒ እንደሚባለው ማለት ነው ግልጽ ነው አላዋቂ ሳኒ ንፍቅ ይለቀልቃል ይባላል ወሃዛ የቁሉ ለይሰ ኩሉ ቢድዓትን ضላላ ሁሉም ቢድዓ ምን አይደለም ማለት ثم تايل اللم بل هناك بدعة حسنة بلو تناكر قال الحافظ ابن رجب إن بت ملكة تنقدي إني قبا ملسي ستوزن بس حافظ ابن رجب من بلوال في شرح الأربعين كتقدمت تعالى لك لما أجوستي من مد ابن ابن رجب شرح الأربعين أربعين شرح سيادرق فقوله كل بدعة كل بدعة ضلالة ملو من جوامع الكريم فنبي عليه الصلاة والسلام جوامع الكلم وسط المدم جوامع الكلم مالن مالن تقل يهونا نغغر مالت جوامع الكلم مالت نغغراچو تقل يهونا بوستو گن بزو معنا يازله مالت جوامع مالمن يسبس الكلم نغغروچن تقللو ياز بوستو بزو معنا يا مالت لا يخرج عنه شيء بوستو من من يوطال النغر يلم هو أصل عظيم ይህ ሐዲስ እኮ አስሉን ዐዚም ነው ትልቅ የሆነ መሰረት ነው ሚን ኡሱል ዲን ከዲን መሰረታዊ ነገሮች ውስጥ አስል ነው መሰረት ነው በማለት ተናገሩ ማለት ነው ወሁወ እሱ ሸቢህ ሸቢህ ነው የምን ሸቢህ ነው ሸቢሁን ቢቀውሊህ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ንግግር ጋር የሚመሳሰል ነው። ነቢዩ ምን ብለዋል? መን አሕደተ ፊ አምሪና በዲናችን ውስጥ የፈጠረ ሃዛ ይህ ፈጠረው ማ ለይሰ ከሱ ካልሆነ ከምን ከዲን ካልሆነ ወሁወ ረዱን ነቢዩ ምንድን ነው አሉ ተመላሽ ነው አሉ ፈኩሉ መን አሕደተ ሸይአን አንዳችን ነገር የፈጠረ አሉ ነቢዩ አለይሂ ሰላቱ ወሰላም እንግዲህ በዚህ ንግግራቸው ወነሰበሁ ለዲን ወደ ዲን ደግሞ ያንን የፈጠረውን ፈጠራ ያስጠጋ ወለም የኩን ለሁ አስሉ ሚን ዲን ከዲን ማለት ነው ምንም መሰረት ከሌለው የርጅዑ ኢለይ ወደ እሱ ምን ይላል ስራው ይመለሳል ያንን ስራ ሲሰራው በዛ ነገር ላይ አስል ካለው የዲን አስል ካለው ጥሩ ሰየው ወይላ ግን አስል ከሌለው ወደ ማን ነው የሚመለሰው የርጂ ኢለይህ ወደ እሱ ነው የሚመለሰው ወደ ሰውየው የርጅዕ ኢለይህ ወሁወ በላለቱን እሱ ምንድነው ጥመት ነው ወዲኑ በሪኡ ሚንሁ እምነት ደግሞ ከሱ የጠራ ነው ምክንያቱም ከዲን ያልሆነን ነገር ከመስራቱ አንጻር ማለት ነው ወሰዋኡን ፊ ዛሊከ መሳኢሉ ልኢዕትቃዳቲ ወሰዋኡን እኩል ነው ልዩነት የለውም ፊ በዚህ ጉዳይ ላይ መሳኢሉ ልኢዕትቃዳቲ የአቂዳ መሳኢሎች እንዲሆኑ የአቂዳ መሳኢሎች እንዲሆኑ አብል አዕማሊ ወይም ደግሞ አዕማልም ቢሆኑ ኢዕቲቃድም ቢሆኑ አዕማልም ቢሆኑ እኩኩል ነው ነው አብል አቅዋሊ ወይም ንግግርም ቢሆን የፈጠርከው ፈጠራ ንግግራዊ ቢሆንም ظاهرة ወልባጢና ظاهر የሆኑም ባጢናም የሆኑ ማለት ነው በግልጽ ሊታዩ የሚችሉና ውስጣዊ የሆኑም ቢሆኑም እንታ እንታ ከላም እንግዲህ ቢዳዎች ኢዕትቃድ ይኖራል እንዲሁም በተግባር የሚሉሉ ሊኖሩ ይችላሉ ንግግራዊና ውስጣዊ ሊሆን ይችላል ግልጽ ነው በግልጽ ልናየው የምንችለው ወይም ደግሞ ውስጣዊ የሆነ ቢዳ ሊሆን ይችላል ሁሉም ያው ነው ኢንታ ወለይሰ ሊሃኡላኢ ሑጀቱን አይ በደንብ አድርገህ አዳምጥ የሚያመጡትን ሹብሃ በጣም በደንብ አድርገ አዳም ሆነ ጊዜ ላይ ተነሳና ምናምን መውሊድን በተመለከተ ቢድዓቱን ሐሰና ነው ብለው ሲጽፍ ሰው እንደ አዲስ በቃ ተነሱ ውቲ ስለ መውሊድ ማጥናት ጀመረ። ምን ግራም ግራም ያጋባ ነገር ምን ተፈጠረ? ስለ ጻፈው አንዳንዱ ደግሞ የተንደረደረ የእሱን መጽሐፍ መግዛት ጀመረ ለማንበብ ለማጣራት እኮ ግልጽ ማለት እሱ የሚፈልገው ምንድን ነው ይህንን አይደለ ገንዘብ እኮ ነው የሚፈልገው መጽሐፍ ሲያሳትም ምን አለው ገንዘብ አለው አለ እንዴ ተንደርድር አንተ የእሱን መጽሐፍ ገዛ ማለት እስቲ ምን አለ ብለ እሱ ዝም ብሎ መጽሐፉን ብታነበው ግሳንግስ የሰበሰበ ነው ከዛም ከዛም ከሱፍያ ቀውል ብቻ ሰብስቦ ዝም ብሎ ሹብሃት የለቀቀ አንተ አንድ አሪስ ይበቃል። በቃ ገብቶላ እሱ እሱ ዝም ብሎ የሚለፍፈውን አንተ አንድ አሪስ ይበቃል። ለምን እሱ ለሙጀለድ አይጥም? ግልጽ ነው። መልሱ አንድና አንድ ነው። ሁለት ነው የለም። አንድ አዲስ በቂ ነው ላንተ። እንደው ከታሪክ አንጻር እሱ ያሉት እሱ የጠቀሳቸው ዑለማዎች እሱ እንዳለው ስላልሆነ ብለ ታሪክን ጠቅሰ ትናገራለህ እንጂ መልሱ አንድ ነው። በመሰረቱ እሱ የጠቀሳቸው ለማዎች ራሱ እሱ እንዳለው አይደለም ያሉ ግልጽ ነው። የእሱ ይሄ ፈህመል ገዳዳ ስለሆነ ነው። ግልጽ ነው። ያረዳዱ ሁኔታ የሆነ የተንጋደደ ስለሆነ እንጂ እነሱ ለማለት የፈለጉት እንደዛ አይደለም። እና እያንዳንዱ አንድ የሆነ ጊዜ የሚራገብ ነገር ሲመጣ ሹባታቸው ምንድነው? በቃ መጀመሪያ የሆነ ትረዳለህ መልሱ አንድ ነው የሚሆነው ግልጽ ነው ሌላ ምንም ነገር የለም የሚያደናብር ነገር የለም ወለይሰ ለሃኡላኢ ሁጀቱን አላ አነ ሁናከ ቢድዓቱን ሐሰና ምንም የላቸውም በቃ ደሊል የሚባል ምንም የለም ቢድዓቱን ሐሰናን በተመለከተ ኢላ ቀውለ ዑመር ረዲየላሁ ዐንሁ ፊ ሰላት ተራዊሕ እንደው እንደ መረጃ እናቀርባለን ቢሉ የዑመርን ነው ስማ ይህን የዑመርን ደሊል ያመጣሉ ምን ብለው ዑመር በጊዜው ለሰሃቦች ተራዊህን ሰብስቦ ምን አላቸው? ሁሉም በመስጊድ ውስጥ ያም ይሰግዳል ይሄም ይሰግዳል፣ ግልጽ ነው። ለብቻ ለብቻ እየሆኑ ማለት ነው። ሁሉም ግን እየሰገደ ነው። ተራዊህማ ሰላት ሌል ተአጁድን በለው ምን በለው ግልጽ ነው፣ እየሰገዱ ነው። ከዛ ሁሉም ለብቻ ለብቻ ሲሰግዱ መስጊድ ውስጥ አየና ሰበሰባቸው በአንድ ኢማም ግልጽ ነው። በአንድ ኢማም ሰበሰባቸውና እንዲሰግዱ አደረገ። ከዛ ምን አለ? ኒዕመቱል ቢድዓቱ ሀዲሂ አለ። እቺ ምርጥ የሆነች ቢድዓ ነው አለ። ይህ የተጠቀመው ምን ለማ እነሱ ተመቻቸው። እቺ በመሰረቱ ቋንቋን አያውቁም እንዴ እነዚህ ሰዎች? ኒዕመቱል ቢድዓቱ ሀዲሂ የሚለው ምን ለማለት ፈልጎ ነው? ተመልከት። ወልጀዋቡ አን ዛሊክ ለዚህ ወቃሉ ብለው አሉ አይደን ይሄ እንግዲህ የተመቸ ምን የምትል ቃል ስላለች ነው ቢድዓ እሱ የፈለገው ከቋንቋ አንጻር ነው ወይስ ከምን መልሱ ላይ ይመጣለን ግልጽ ነው ግን ምን አለ እቺ ምርጥ ቢዳ ነች አለ ምን ለማለት ነው የፈለገው ትንተናው እናያለን እነሱ ግን ተመቻቸውና መውሊድንም ፈጠሩ ሌላም ቢድዓ ከሰላት በኋላ ዱዓ ፈጠሩ ኒዕመቱል ቢድዓት ማዚህ አሉ ማለት ነው እማይመሳሰል ነገር ለማመሳሰል መሞከር አብረን እንየው ወቃሉ ብለዋሉ አይደን በድጋሚ إنها أحدثت أشياء إنها እኮ أحدثت ተፈጥራለች أشياء ነገራቶች لم يستنكر السلف ሰለፎች ኢንካር ያላደረጉት ያልከለከሉት ብዙ ነገር ተፈጥሯል አሉ مثل جمع القرآن በነቢዩ ዘመን ቁርአን አልተሰበሰበም ነበር እና ቁርአን ደግሞ ምን ተባለ ተሰበሰበ አሉ ቁርአን ያው በምን ግማሹ በምን በወረቀ በምንድነው በጨርቅ ላይ ግማሹ፣ በአጥንት ላይ ግማሹ፣ በእንጨት ላይ አረን እንዴ የመሳሰለ ነበር የተጻፈው። በኡስማን በኡስማን ዘመን ተሰበሰበ፣ ተድዊን ተደረገ አረን እንዴ? በአቡበክር ዘመን የተጀመረው በኡስማን ዘመን አለቀ አንድ ተደርጎ። ከዛም ይሄ አሁን ራሱ የምንቀራው ማን ነው የሚባለው? ሙስሐፉል ኡስማን አረን እንዴ የሚባለው ማለት አንድ ስለተደረገ ማለት ነው። አንድ በአንድ ጥራዝ የሆነበትን ተንተርሶ ማለት ነው። ግልጽ ነው። እና ይሄ ራሱ ቢዳ አይደለም። ምክንያቱም በተለያየ ነገር ነበረ አንድ ላይ የተሰበሰበ ነብዩ ያልሰሩትን ይሄው ኡስማን ሰርቶታል። ስለዚህ መልካም ከሆነ ምንም ችግር የለውም። መልካም ከሆነ አንተ ከታየ ምናምን እንደዚህ ምንም ብሰራው ችግር የለም ማለት ይሄው ቁርአን ተሰበሰበ እኮ በአጥንትም በምንም በጨርቅ ላይ የነበረው ግልጽ ነው ብሎ እንዲህ አይነት ሹብሃት ያመጣላል። ድንግርግር ሊያደርግ ማለት ነው ፊ ኪታቢን ዋሂድ አሉ ወኪታበቱል ሐዲስ ወተድዊኒ በነብዩ ዘመን ሐዲስ አይጻፍም ነበረ። በነብዩ ዘመን ሐዲስ አይጻፍም ነበር። የሚያፍዝ ያፍዛል። ይኸው ሐዲስ ደግሞ ከዛ በኋላ ከነብዩ ምን በኋላ ሞት በኋላ ሐዲስ ተጻፈ። ይህስ ቢድዓ አይደለም ወይ? እነ ቡኻሪ እነ ሙስሊም የሰሩት እኮ ቢድዓ ነው። በነብዩ ዘመን ሐዲስ አልተጻፈም። እውነት ነው። ያልተጻፈበትም ምክንያት እናየዋለን። ቁርአንም እኮ አብዛኞቹ ከቃል ነው እንጂ ሐዲስማ እንደውም አይጻፍም ነበር። ማንም አይጽፍም። ግልጽ ነው። በቃል የሚይዝ ይይዛል፣ ከዚያ ያስተላልፋል። እንትን ወልጀዋቡ አን ዛሊክ ለዚህ መልስ እንዴት እንደሚሰጥ ተመልከት። የመጀመሪያው አነ ሀዚህ ልኡሙር ለሃ አስሉ ለዚህ መልስ ሲሰጥ ምንድነው የመጀመሪያው እነዚህ ነገራቶች ምን አላቸው? አስላላቸው አስላላቸው የላቸው። ወደዚህ ነው የምንሄደው። እነዚህ ነገራቶች አስላላቸው የላቸውም ማለት ምን ማለት ነው? በአጭሩ ላስረዳችሁ። ሰላተ ተራዊህ ነቢዩ አለይሂ ሰላቱ ወሰላም ሰግደው ነበር አልሰግዱ ሰግደው ነበር አይደል? ነቢዩ ለምን ተውት? ወደዚህ ነቢዩ ተራዊህን ሰግደው ነበር አልሰገዱም? ሰግደዋል። እንደውም ከሰሃቦቻቸው ጋር ነው የሰገዱት። ለምን ተውት ከተባለ ነቢዩ አለይሂ ሰላቱ ወሰላም በኡመታቸው ላይ ምን እንዳይሆንበት ፈርድ ግዴታ እንዳይሆንበት ነው የተውት እንጂ ሰግደው ነበር። አስላለው ማለት ነው። እሺ ቁርአን መጻፍ አስላለ የለው ነበረው። ሁሉም በወረቀት በምን ላይ ነው የጻፈው አይደል? በተለያየ በእንጨት ላይ፣ በቆዳ ላይ፣ ግማሹ በጨርቅ ላይ ይመሳሰል። ሌሎችንም በል አስላላቸው የላቸውም፣ አስል ነበራቸው አልነበረቸውም ስትል መልሱ የሚሆነው አስል ነበራቸው ነው። ወቀውሉ ዑመር ታዲያ ምንድን ነው የዑመርስ ኒዕመቱ ልቢድዓቱ ሀዚህ ያለው ምንድን ነው ከተባለ ኒዕመት ልቢድዓቱ ሀዚህ ያለው ምንድን ነው ከተባለ ዩሪዱ አልቢድዓተ አልሉጋዊያ የፈለገው ምን አይነት ነው? ከቋንቋ አንጻር ያለ ቢድዓን ነው የፈለገው። ከቋንቋ አንጻር ነው የፈለገው። ለሸርዕያ ሸሪዓዊ የሆነውን ቢዳ አይደለም የፈለገው። ምን ማለት ነው? በቃ እቺ ጥሩ ጅማሬ ነች ማለት ነው። ቢዳ ማለት ምን ማለት ነው ብያቸዋል። ባለፈው ጅማሬ ማለት ነው ብላ በቋንቋ ደረጃ ምን ማለት ነው ብለናል። ሙፍተራዓ አረለ እንዴ አዲስ የተፈጠረ ማለት ነው። ከዚህ በፊት እንደዚህ አልተደረገም ነበር። ጥሩ ጅማሬ ነች እንደማለት ነው የፈለገው አይደል? እሱ በቋንቋ ደረጃ ነው የፈለገው ማለት ነው። ፈማ ካነ ለው አስሉን ፊ ሸር በሸሪያ አስል ያለው ነገር ዩርጃዕ ኢለይህ ወደ እሱ ይመለሳል። ኢዛ ቂለ ኢነሁ ቢድዓቱን ቢድዓ የተባለ የተፈለገው فهو بدعة لغة በቋንቋ ደረጃ ነው ላ ሸርዓን ከሸሪዓ አንጻር አይደለም لأن البدعة شرعا ما ليس له أصل ቢድዓ ማለት በሸሪዓ አንጻር ምን የሌለው ነው አስል የሌለው ነው ስለዚህ የእሱ ደግሞ ተግባር ምን አለው አስላለው ነቢዩ ሰግደው ነበረ። ስለዚህ የተፈለገው ከቋንቋ አንጻር እንጂ እነሱ እንደሚሹት እንደሚፈልጉት አይደለም በማለት ያኔ አስቀመጡት ማለት ነው። ለይሰ ለዋ አስሉን ፊ ሸርዕ ዩርጃዕ ኢለይህ ወደ እሱ የሚመለሱበት ማለት ነው። وجمع القرآن እስቲ ወደ ቁርአን ደግሞ መሰብሰብ እንሂድ። ቁርአን መሰብሰብ ቁርአንን በአንድነት መሰብሰብ وجمع القرآن في كتاب واحد በአንድ ምን ኪታብ አስል አለው የለውም? ለሁ አስሉን ፊ ሸር በሸሪያችን ምን አለው አስል አለው። እንዴት ሊአነ ነቢይ ሰለላሁ ዐለይሂ ወሰለም ምክንያቱም ነቢይ ዐለይሂ ሰላቱ ሰላም ካነ ያእሙሩ ቢኪታበት ልቁርአን ነቢዩ ዐለይሂ ሰላቱ ሰላም ቁርአንን ጻፉ ብለው ሰሃቦች ምን ይሉ ነበር ያዙ ነበር። ላኪን ካነ መክቱበን ሙተፈርቀን ነገር ግን የተጻፈው ምንድነው አለ በተለያየ መልኩና ገጽታ ነው فجمعه الصحابة رضي አንሁም عنهم في مصحف واحد በአንድ ጽሁፍ መጽሐፍ አደረጉና ጠረዙት ሒፍበን ለሁ ቁርአንን ከመጠበቅ አንጻር ነው ይህንን ያደረጉት ከአጀሞች ጋር ሲገናኙ ምን ሲሉ በቃ ቁርአንን የተለያየ ቂራታችን ሲሰማ የተለያየ የሆነበት ማ ሁዘይፋ ሁዘይፋ እብን ልየማን የነቢ ምስጢረኛ የነበረው ከዛ በኋላ ለዑስማን ምን አለ አድሪክ ልቆውም አለው ግልጽ ነው አረ እነዚህን ውማ ድረስበት አለ ከመጥፋቱ በፊት ግልጽ ነው ምን ነው ሲል አረ ቁርአንን ስሰማ በተለያየ ሁኔታ እየለቀቀ ነው መስመር አለ ግልጽ ነው በዛ ሰዓት ታላላቅ ቁራዎችን ሰበሰበና ቁርአን ምን እንዲሆን ተደረገ በአንድ ጥራዝ የባሰ እንዳይጠፋ ማለት ነው ያም ገደድ ሲያደርግ ያም ገደድ ሲያደርገው እንዳይጠፋ በማለት ማለት ነው وجمع القرآن في كتاب واحد له أصل في الشرع على السنة والتراويح تراويح صلاة قد صلاها النبي صلى الله عليه وسلم ነቢዩ አለይሂ ሰላቱ ሰላም ሰግደዋል። ቢአስሓቢሂ በሰሐቦቻቸው ላይ ለያሊያ ምኖችን ለሊታቶችን የተወሰኑ ለሊቶችን አብረው ሰግዱ ወተኸለፈ አንሁም ሰሃቦች ደስ ብሏቸው ነሽጠው የተወሰነ ቀን ከነቢዩ ጋር ከሰገዱ በኋላ እንዴት አያስደስትም? ከነቢዩ አላኮ ነው የአኺ አንተ እንደው እስቲ ሳለው አንተ የተለያየ ቃሪ የምትወዳቸው ቃሪዎችን አግኝተ ደስ በሚል ስትሰግድ እንዴት ከነቢዩ ኋላ ሆነ ስብሓንላህ በተለይ ቂራታቸው የሚማርክ ልዩ የነበረ ነበር እና ልክ ነቢዩ አለይሂ ሰላቱ ወሰላም የተወሰነ ጊዜ ማለት ነው ምን አሉ ምን አሉ አሰገዱና ከዛ በኋላ ሲጠብቋቸው ሰሃቦች ነሽጠው ቀሩ ነው መቼ ነው የቀሩት? ፊል አኺሪ በመጨረሻ ላይ ቀሩ። ለምን? ኸሽየተ አን ቱፍረደ ዐለይህም በእነሱ ላይ ግዴታ በግዴታ ደረጃ እንዳይጻፍባቸው ነብዩ በመፍራት ቀሩ። ወስተመረ ሰሓባ ሰሓቦች ደግሞ ምን አሉ? ቀጠሉ። ነብዩ ሲቀሩ እነሱ ደግሞ እዛው መስጊድ ውስጥ ትንሽ ትንሽ ሆነው መስገድ ጀመሩ አውዛዓን አውዛዓን ማለት ማለት ነው የተበታተኑ ሆነው ማለት ነው አውዛዓን ማለት ምን ማለት ነው የተበታተኑ ሆነው መስገድ ጀመሩ ሙተፈሪቂን ብትንትን ያሉ ሆነው ማለት ነው መስገድ ጀመሩ ፊ ሐያት ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም የህይወት ዘመን ማለት ነው ወባዕደ ወፋቲሂ ነቢዩ አለይሂ ሰላቱ ወሰላም ምን ካሉ በኋላ ከሞቱ በኋላ መስገድ ጀመሩ ኢላ አን ነቢዩ ከሞቱ በኋላ ነቢዩ ነበሩ በህይወት አልነበሩ ነቢዩ ቢድዓ ቢሆን ኖሮ የከለክሏቸው ነበር አይከለክሏቸው በቃ ያው ነቢዩ ጀምሮ አሳይቷቸዋል አልከለከሏቸውም ኢላ አን ጀማዐሁም ዑመሩ ኢብኑ አልኸጣብ ዑመር ኢብኑ ልኸጣብ ምን እስኪሏቸው ድረስ እስኪሰበስቧቸው ድረስ ማለት ነው የተሰበሰቧቸው ዑመር ኢብኑ ልኸጣብ خلف إمام واحد ከአንድ ኢማም በስተኋላ ሰበሰባቸው። በአንድ ኢማም በቃ እዛ እዚህም እዚህም እዚህም ሲሆኑ በቃ አለና በአንድ ኢማም አደረጋቸው። ከማ ካኑ ኸልፈ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ኋላ ተራዊህን ይሰግዱ እንደነበረው አደረገ። ወለይሰ ሀዛ ቢድዓቱን ፊዲን በዲን ላይ ፈጠራ አይባልም። ወኪታበቱል ሐዲስ እስቲ ታዲያ ሐዲስ የውነ ቡኻሪ እነ ሙስሊም ሌሎችም ሌሎችም ጻፉ። ሐዲስ ተጽፎ አያውቅም ነበር በነቢዩ ዘመን ላሉት ደግሞ እንደው ጭንቅላታቸውን እኮ በደንብ ማሰራት ስላልቻሉ ነው እንጂ ይሄ ከቢድዓ ጋር የሚያያይዝ ምንም የለም። ወኪታበቱል ሐዲስ አይደላ አስሉን ቢሸረ በሸሪዓ ምን አለው አለ አስል አለው ፈቀድ አመረ ነቢ ስ ላ ሰለም ቢኪታበቲ ባዕድ ልአሓዲስ ነቢዩ ከቢል ሐዲስ እንዲጻፍ አድርገው ነበር በተለይ ወደ ተለያየ ሀገር በዚህ ስሩበት ብለው የላኩትም ሀዲሶች ነበሩ ተጽፈው ማለት ነው አስል ነበረው ማለት ነው ሊባዕድ አስሓቢሂ ለማ ጠለበ ሚንሁ ዛሊክ ከነቢዩ ዓለይሂ ሰላቱ ወሰላም ይህንን የፈለጉ ጊዜና እንዲጻፍላቸው አድርገዋል وكان المحذور ነቢዩ ከልክለው ነበረ ሀዲስ እንዳይጻፍ። ለምንድን ነው የከለከሉት? ነቢዩ ከዛ ሰሃቦችን ግን አብዛኛዎቹ ከልክለዋል፣ ሐዲስ እንዳጽፉ ብለው። ለምንድን ነው የከለከሉት? وكان المحذور من كتابته ነቢዩ እኮ ሐዲስ እንዳይጻፍ የከለከሉት بصفة عامة ጥቅል በሆነ መልኩ ገጽታውን ስንመለከት بأبي خشية أي يختلط بالقرآن ከቁርአን ጋር እንዳይደበላለቅ ተብሎ ቁርአን ይወርዳል አይወርድም? ይወርዳል ከአላህ ዘንድ ይጻፋል አይጻፍም? የነብዩ እኮ ወህይ ጸሐፊዎች ነበሩ፣ ይጽፉ ነበር። አሁንም ሐዲስ የሚጻፍ ከሆነ ከምን ጋር ይከላከላል ሰዎች ቁርአንን ሀዲስ ሀዲስን ቁርአን እያሉ ድብልቅልቅ እንዳይለባቸው ማንም በህይወታቸው ከለከሉ። ነብዩ ማንም ሐዲስ እንዳይጽፍ በቃሉ ሚዝ ያዝ። እንጂ ቁርአን ተጽፏል፣ ሐዲስን ተጽፏል። እሺ በደንብ ልብ በሉ። ሐዲስ አይጻፍም ነበር ብያለሁ። ኢላ አንዳንድ ለአንዳንዱ ጽፈዋል ብያቸዋለሁ አይደል? አስፈላጊ ለጠየቋቸውና ለተለያዩ ሀገሮች መመሪያ ይሆን ዘንድ የጻፉበት አጋጣሚ ነበር። ይሄም በጥያቄ ይለያል ማለት ነው። ይሄ ይለያል። አየክተሊተ ቢልቁርአን ማ ለይሰ ሚንሁ ፈለማ ቱውፊየ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ልክ ሲሞቱ ኢንተፋ ሀዘ ልመሕዱሩ ይህ የተከለከለው ነገር ምን አለ ተወገደ ሊአነ አልቁርአን ቀድ ተካመል ምክንያቱም ቁርአን ምን አለ ተሟላ ነብዩ ከሞቱ በኋላ ቁርአን ይወርዳል አይወርድም በቃ ቁርአን መውረድ ስላቆመ ቁርአኑ ተሟልቷል ማለት ነው የሚፈራ ነገር የለም ወቡቢጣ ቀብለ ወፋቲህ ነቢዩ አለይሂ ሰላቱ ሰላም ከመሞታቸው በፊት እያንዳንዱ ነገር ሚዛኑን የያዘ ማለት ነው። فدون المسلمون ሱና በዚህ ጊዜ ሙስሊሞች ሱናን ሐዲትን ተድዊን አደረጉ ማለት ነው። በሚገባ ጻፉ። ባዕደ ዛሊከ ሒፍظን ለሃ ሐዲስን የጻፉት ለምንድን ነው? ምኑ እንዳይጠፋ ሱና ሀዲስ ማለት ሱና ማለት ሀዲስ ነው። እሺ ሚነ ከመጥፋት ለመታገት ጻፉ። ፈጀዛሁም ላሁ አን ልእስላሚ ወልሙስሊሚን ኸይራ ለዋሉት መልካም ተግባር አላህ ስብሓነ ወተዓላ ስለ ሙስሊሞችና ስለ ኢስላም ለዋሉት ውለታ መልካምን ያድርግላቸውና ኸይር ጀዛቸውን ይስጣቸው ማለት ነው። ምክንያቱም ሀዲስ መጻፉ ለእኛ እንዴት እንደጠቀመን አየናር። ስለዚህ ይህንን ማድረጋቸው በጣም ትልቅ የሆነ ረቂቅ የሆነ ታላቅ ስራ ነው። ሐይቱ ሐፈዙ ኪታብ ረቢህም የጌታቸውን ኪታብ ጽፈዋል። ወሱነተ ነቢይህም የነቢዩንም ሱና ጽፈዋል። ሚን ምን እንዳይል እንዳይጠፋ ወአብሲል አቢሲ በተጫዋቾች መጫወት ውስጥም እንዳይገባ ምን ብሏል? ተከላክሏል ማለት እስቲ እነሱ ደግሞ ቢዳ የሚሉትን እስቲ በአጭሩ ስታይ ደግሞ ምሳሌ መውሊድ መውሊድ ነቢ ወይም ከሰላት በኋላ ድዋ ወይም ሌላም ሌላም በል ግጽዋለን ወይም ደግሞ ረጀብን ወር መጾም ወይም ሻዕባንን ኒስበለይል እያሉ ቆሞ ሌሊቱን ከዛ በዚያም ደግሞ ማሳለፍ እነዚህ ስታያቸው ግን በነቢዩ ዘመን አስላለው መውሊድ ነቢዩ አክብሯል ቁሩኑል ሙፈደላ ያውቀዋል አቡበክር ዑመር ምናምን አክብረዋል እንደ ነቢዩን ከእንደነሱ ይወዳል አንተ ወዳጅ ነቢዩን በጣም ትወዳለህ እነሱ አይወዱም ኧረ የኔ ነብዩ ሐባ ሊያቃጥለኝ ነው ማለት በመውሊድ ሰበብ አንተ ምን ሆድን ረጠብ ለማድረግ ካልሆነ በስተቀር ምንም ደሊል የለውም። ግልጽ ነው አለ ምንም ምንም ደሊል የለውም። በቃ ነብዩ አላከበሩት፣ ቤተሰቦቻቸው እንኳን አላከበሩትም። እሺ እሺ፣ ከሰላት በኋላ ነብዩ ከሰላት በኋላ ዱዓ ማድረግ ያቅታቸዋል እንዴ? ምን እጃቸውን ያዛቸው እኮ የለም። ከሰገዱ በኋላ ቢስሚላህ አልሐምዱሊላህ ረብል ዓለሚን ሰላት ሰላም ምን የሚከብድ ነገር አለ? ነብዩ ግን እንዲያሉ የሚል እስቲ የትኛው ዘገባ ላይ ነው ያለው የለም አይደል ለው ካነ ኸይረ ለሰበቁና ቁሩኑን ሙፈضላ ማዕኩም ታዲያ የማይከብዳቸውን ነገር ስም እስቲ ወር የሻዕባን ወር በአንተ ዘመን ነው እንዴ ሻዕባን የተጀመረው ኒስፈ ሻዕባን ያኔ ኒስፈ ሻዕባን የለም ሌሊቱን እንግዲህ ቆሞ ማሳለፍ አቅቷቸው ነው እንዴ ይሄ አዲስ የመጡ ፈጠራዎች ናቸው። ስለዚህ ይሄ ግምት የማይሰጠው ዝም ብሎ የመንደር ወሬ ነው ማለት ነው የሚያወሩት ማለት ነው። ታኒያን ሁለተኛው ظهور البدع في حياة المسلمين በሙስሊሞች ህይወት ላይ የቢድዓ በይፋና በግልጽ መታየት ይላል። ወላስባቡ ሰበባቶቹ አለቲ ያቺ አደት ኢላ ዛሊክ ወደዚህ ያደረሰችው ምክንያቱ ምንድን ነው? ቢድዓ ኢንቲሻር እንዲያደርግ ምክንያቶቹ ምንድን ናቸው ይላል። ظهور البدع ظهور البدع ظهور البدع ظهور البدع ظهور البدع የቢድዓ በይፋ መውጣት في حياة المسلمين በሙስሊሞች ሀያት ውስጥ ማለት ነው የቢድዓ ምን ማለት በይፋ መታየት ይላል ወተሕተሁ መስአለታኒ በስሮቹ ሁለት መስአላዎች አሉ መቼ ነው በይፋ እስቲ መታየት የጀመረው ቢድዓ ነው ወቅተ ظهور البدع ቢድዓ በይፋ በግልጽ የወጣበት ጊዜ መቼ ነው ወቅቱ ይላል قال شيخ الإسلام ابن تيمية رحمه الله تعالى واعلم أن أمة البدع المتعلقة بالعلوم والعبادات إنما وقع في الأم في الأمة في أواخر الخلفاء الراشدين تملكت ما شيء بدعا لجمالة صابوش بداية قالوا استي عبرن شيخ الإسلام ابن تيمية من الآن واعلم وكلا أن أمة البدع ሁሉም ቢዳዎች المتعلقة بالعلوم والعبادة በእውቀት ላይም በአምልኮም ላይ ተንተርሶ ያሉ ቢዳዎች ኢነማ ወቃዐ ፊል ኡመቲ በኡማ ውስጥ የወደቀው የተከሰተው ፊ አዋኺር ልኩለፋ ራሽዲን በመጨረሻው የኹለፋዎች ምንድነው ዘመን ውስጥ ነው ይላል በእነሱ ጊዜ ውስጥ ነው አራሺዱን በኩለፋው ራሺዲን መጨረሻ ላይ ማለት ከማ አክበረ ቢህ ነቢይ ስለ ላሁ ዐለይሂ ነቢዩ ዐለይሂ ሰላቱ ወሰላም እንደተናገሩት መን የዕሽ ሚንኩም ባዕዲ ፈሰየረ እክትላፈን ከሲራ ይህንን የተናገሩት ለማን ለሰሃቦች ከኔ በኋላ የኖረ አሉ ለሰሃቦች አይደል ፈሰየረ እክትላፈን ከሲራ ብዙ ኪላፍ فعليكم بسنتي وسنة الخلفاء الراشدين المهديين من بعدي فما يتناقض إن حديث أسلفنا لا وأول بدعة የመጀመር ስለዚህ በመጨረሻው የኹለፋዎች ጊዜ ወቅት ነው የተፈጠረው ቢድዓ ነው ወአወሉ ቢድዓቲን የመጀመሪያው ቢድዓ አልቀደር ቢድዓቱል ቀደር ነው የተገኘው ወቢድዓቱል ኢርጃ يرجع بدعا تجنيا وبدعة التشيع يتشيع بدعا تجنيا والخوارج يا خوارجوش بدعا أصول الفرق المبارو قالوا أصول الفرق ما معنى الفرقة وشولا ما سرت المبارو سنتنا تستمر عليه يا فرقة وشولا ما سرت المبارو ما معنى تشو سنتنا تشو من أجل መን ለዚ ዩጂብ እዚህ ናችሁ የፊርቃዎች ሁላ አስል የሚባሉት ስንት ናቸው እነማን ከዛ ደግሞ የተፈጠሩ ቢዳዎችን በተርቲብ እስቲ ቢነግረኝ እነዚያ ቁጥራቸውን ካወቃችሁ በኋላ እነማን ከማን ከማን በኋላ ምን ለዚ ዩጂብ ኸይር ጠይብ አብዛኛው ለማዎች ሱሉል ፊራቅ የሚባሉት አራት ናቸው ይላል። የመጀመሪያዎቹ ኸዋሪጅ በተርቲብ ስናስቀምጣቸው ከሰሃቦች አንጻር የመጀመሪያው የኸዋሪጆች ቢድዓ ነው የተገኘው። ከዛ የሺዓ ተሸዩዕ የሺያዎች ነው። ኡሱሉል ፊራቅ የሚባሉት ለሁሉም ፊራቆች አስል ናቸው። እነዚህ ኸዋሪጅ ሺዓ ቀደርያና አልሙርጂዓ እነዚህ ኡሱሉል ፊረቅ የሚባሉት አራት ናቸው አራት ናቸው በተርቲብ አሁን ባስቀመጥኩት መሰረት የመጡትም አመጣጣቸው እንደዚህ ኸዋሪጅ ተከሰተ ከዛ በኋላ ደግሞ የሺዓዎች ፊረቅ ተመጣ ከዛ የቀደርያ ደግሞ ሁኔታ መጣ ከዛስ ደግሞ የማ የሙርጂዓዎች በላ መጣ ማለት ነው طيب እነዚህን ኢንሻአላህ እንግዲህ በዝርዝር ካመጣው ኪታቡ እናያለን አለያል ከዚህ በፊት አሳልፈናል وأول بدعة ظهرت بدعة القدرية وبدعة الإرجاء وبدعة التشيع وخوارج إيه ترتيبون على التبكة جنبلون يا متوشي هذه البدع هنا نوم بترتيب أسكمت بتبال خوارج فوالا من خوارج بدعة التشيع تلالا كزوالا قدرنا إرجاء ممدد تشلال هذه البدع ظهرت يشي بدع من بلعلج بيفا متالج ظهرت في القرن الثاني በሁለተኛው ክፍለ ዘመን ላይ ነው የተገኘው ቀርን ታኒ ላይ ነው የተገኘው አንድ ቀርን ስንት ነው መቶ ዓመታ ሁለት ቀርን ከተባለ በሁለት መቶ ማለት ግልጽ ነው ሰሃቦች ባሉበት ነቢዩ ከተላኩ በሁለት መቶኛው ዓመት አካባቢ ማለት ወሰሃበቱ መውጁዱን ይህ ቢድዓ ሲመጣ ሰሃቦች ነበሩ። وقد أنكروا على أهلها በባለቤቶቿ ላይ ኢንካር አደረጉ። ከዋሪጆች ሲመጡ ኢንካር አደረጉ። ሰሃቦች ተረባርበው የመጀመሪያው እንግዲህ ከዋሪጆች በላን የመጣው የተባለ በአልይ ላይ በኡስማን ዘመን ጀመሩት። ኡስማን ላይ ማለት ነው። ኡስማን እስኪገደል ድረስ የራሳቸውን ጥረት ነው ያደረጉት ምኖች ተዋሪዎች። ከዛ ደግሞ በአልይ ጦር ውስጥ ማለት ነው ጀይሾች ተሰብስበው ቁጭ አሉ። መጨረሻ ላይ አልይንም ማለት ነው መቃወም ጀመሩ። ግልጸዋለ ከአልይ ጋር ለመዋጋት ወጡ። ከዛ ሲመለሱ ነህረዋን የሚባል አካባቢ ላይ ፈንገጥ አሉና ቁጭ አሉ። ከዛ በኋላ በቃ እሱ ላይም አመጡ። ወመን ለም ያሕኩም ቢማ አንዘለ ፈኡላኢከ ሁሙል ካፊሩን አሉት። ልክ ከአላህ ውጭ የፈረደ ይመስል ማለት ነው። ታሪኩ ረዥም ስለሆነ ብዬ ነው። ከዛ በቃ ሰሃቦችም አልይ ብዙ አስታመማቸው ከዚህ አቋማቸው እንዲመለሱ መጨረሻ ላይ ግን እንደማይመለሱ ማለትም እንትን ሲሉ አልይ እንግዲህ ከሰሃቦች ጋር በመሆን ጨረሳቸው። ግልጽ ነው። ሰሃቦች አልነበሩም እነሱ ግልጽ ነው። ግልጽ ነኝ እና ማን ጨረሳቸው? በቃ አብዛኞቹን ተጋደላቸው። ሌሎቹን ደግሞ አብደላ ኢብኑ አባስ በመምከር መለሳቸው። ግልጽ ነው። መረጃ በማቅረብ ከፊሎቹን አብዛኞቹ ማለት ይቻላል መክሮ መለሳቸው። ሌሎቹን ግን ያው ተጋደሏቸው ማለት ነው። ጠይብ ከዛ የሺያ በላ መጣ እያለ ማለት ነው። ሺያዎችም እንደዚህ ግልጽ መጡ። የሚገርመው የእነሱ ደግሞ አብደላ ብን ሰባዕ ነው፣ የሁዲ ነው። በኢስላም ሲዶልት ሲዶልት በኡስማን ዘመን ኡስማን ለመገደሉ ራሱ ሰበብ እስኪሆን ድረስ ማለት ግልጽ ከዛ ደግሞ እያለ እያለ አልይን ቆይ ልክ ዒሳን እላይ ሰቅለውት ወደ አምላክ ደረጃ አድርሰውት የለን እሱም ያችን ነገር ስለሚያይ ይሄም ዲን መበላሸት በዚህ ምድር ላይ only አላህ በቃ አላህ ብቻ አንድ አምላክ ብቻ የሚል እምነት ታውቃለህ? ኢላ ኢስላም ግልጽ ነው። ኢስላም እንጂ እያንዳንዱ አምልኮ ለአላህ ብቻ ነው የሚሰጥ አታውቅም። ግልጽ ነው። እሱም በቃ እንዴ አንዳንድ ጊዜ እኮ የተበላሸ ሰው እኔ ብቻዬን ለምን ልበላሽ የሚባል ነገር አለ አይደል? እኔ ሌላውንም ይዤ ልሂድ የሚባል ነገር አለ። እሱ የሁዲ ነው እንዴ የኛ እሱስ ምን ምን ይጠበቅለታልና አልይ ምንድን ነው አላቸው ቀስ እያለ እሱ እኮ እያለ ጀመረ ከዛ በኋላ አልይ እኮ አምላክ እኮ ነው ሁወ አለ ሁወ ማለት እኮ እሱ ነው አለ ቁል ሁወ አላሁ አሀድ እንደምትለው ማለት ነው ሁወ ከዛ በኋላ ከዛ በኋላ እሱኑ ሁወ አላህ ምናምን ማለት ጀመረ ምን ሁወ አለ እዛው አልገባው ልክ ሲወጣ ማለት ነው ወደ አምልኮ ወደ ሰላም ሁዋ አላህ ምናምን ማለት ሁዋ ምን ሲላቸው አንተ አለ። ከዛ ሶስት ቀን ሰጣቸው። ግልጽ ነው። የተውበት ጊዜ ሶስት ቀን ሰጣቸው፣ ከዚህ አቋማቸው እንዲመለሱ ማለት ነው። እነሱ ግን በዛው ቀጠሉ ማለት ነው። <laughs> ግልጽ ነው። ተረ አሉ አንተ አምላክ ነህ ከዛ በኋላ የቀጣቸው በጣም በቃ ማለት ታይቶ በማይታወቅ ቅጣት በእሳት ነው ያቃጠላቸው ሰብስቦ ማለት ነው። እነሱ አምላካችን ከቀጣን የሚያውኑ ግልጽ ነው። አብደላህ ኢብኑ ሰበ እሳት ውስጥ ከቷቸው ልምን ያለ አላለና كمثل الشيطان إذ قال للإنسان ፈለማ ከፈረ ቃለ ኢኒ በሪኡ ሚንኩም ኢኒ አኻፉ ላህ ረበል ዓለሚን እንደሚለው ነው። በቃ የእሱ ስራ የምታየው ልክ እነሱ ሳጉ ሲገሰገሰጉ አመቻችቶልም አለ መጀመሪያውኑ እኮ ሙስሊም ነኝ ብሎ ነው የገባው። ግልጽ ነው። ይሄን ካጠፋ በኋላ ልም አለ ጠፋ ከዛ በኋላ አብደላህ ብን አባስ ሰረ ይሄማ ትክክል አይደለም፣ ማቀጣጣ በእሳት የሚቀጣው የእሳት ባለቤት ነው አለ። ማን ነው እሱ የእሳት ባለቤት? አላህ። እንደዚህ አትቅጣቸው፣ ቅጣቸው ግን አለ። ግልጽ ነው አለ ማለት ያንን አስተያየት እንትን ተባለ ማለት ነው። መግባባት እና አብደላህ ብን ሰባ ግን ያው ሳይታወቅ ሄደ። ሌላ ቦታ ሄደና አሁንም እችን ፊትና መለጠፍ እና አይሁዶችና ሺያዎች አብዛኛው ካያቸው እንትናቸው ምን ይላል ይመሳሰላል። ብዙ ነገራቸው ይመሳሰላል። አንድ ነው አብዛኛው ነገር ግልጽ ነው። በብዙ ደግሞ እንትን አላቸው፣ ግንኙነት አላቸው። ግልጽ ነው። እስካሁንም ድረስ ያ ትስስር ነው ማለት ነው። ለዚህ ነው የሚባሉት ኢኽዋኑል ቂረደተ ወል ኸናዚር ይባላል። እንሰማለን የሚባሉት ያንን ያንን ተንተርሰው እሺ ከዛ ምን አለ ወቀድ አንከረ አላ አህሊያ ያው በሁለተኛው ለመሆኑ ያው እየጠቀስኩላችሁ ነው ያሉት አንዳንድ አጠር አጠር ያሉት ثم ظهرت بدعة الاعتزال መጣ ደግሞ ከሰሃቦች በኋላ ከዛ እያለ ሙዕተዚሎች መጡ وحدثت الفتن ፊትናዎች መጡ ይሄ ደግሞ የዮናን ወይም የግሪክ ፍልሳ ፍልስፍና ሲመጣ አብሮ ተወለደ። ሙዕተዚሎች ሄዶ ምናምን እነዛ የግሪክ ፈላስፎችን ሲሰሙ እኛም ዲናችንን እናራቀው ምናምን አሉ። ሊያራቅቁት ማለት ነው። የእኛ ዲን ምንም ጭማሪ ምንም ልታራቅቋችንም ራሱ ተራቆ የመጣ ነው። ላ የሕታጅ ኢላ ዚያደቲ ወኑቅሳን ግልጻ። እነዚህ ደግሞ እስከ ግሪክ ፍልስፍና ጋር ምናምን አሉና እስቲ መፈላሰፍ ጀምር። ሌላ ነገር ላይ አትፈላሰፍም እንዴ? ልብ ካለ ስንት የሚፈለሰፍ ስንት የሚፈበረክ ነገር አለ። ግልጽ ነው። በዲን ላይ ነው እንደምትፈላሰፍ ሱብሃንአላህ እና ኢዕቲዛል መጣ وحدثت الفتن بين المسلمين وظهر اختلاف الآراء አመለካከቶች ተለያዩ والميل إلى البدع والأهواء ወደ ቢድዓና ወደ ስሜት ሰው ልጆች መንጎድ ጀመሩ ማለት ነው። وظهرت بدعة التصوف የሱፊዮች ቢድዓን በይፋ መታየት ጀመረ። وبدعة البناء على القبور በቀብር ላይ ደግሞ መገንባትም ተጀመረ። በቃ ቀብር ላይ የሚገነባት አለ። ለመጀመሪያ ጊዜ ይላል ሙሐመድ ብን አብዱል ወሃብ በቀብር ላይ የገነቡት ሺያዎች ናቸው። ግልጽ ነው። ሐሰን ሁሴን ፊትና አምጥተው ማለት ነው። بعد القرون المفضلة ከማን በኋላ ከነዛ ከምርጥ ትውልዶች በኋላ ማለት ነው። በነዛ ምርጥ ትውልዶች እነማን ናቸው? ሰሃቦች ከሰሃቦች በኋላ በቃ ቢዳ መምጣት ጀመረ። በሰሃቦች ዘመን ትንሽ ነበር ነበራል። ከዛ እያደገ እያደገ ምን አሁን ደግሞ እያለ እያለ ይጀምራል፣ ይቀጥላል። ቢዳ እያደገ እያደገ ነው መጣ። አንተ እያደገ ይመጣል እየተባል ህዝብ መተኛ ታሰሉ ጠንካራ መሆን አለበት ለቢዳ ይሄ ነገር ነብዩ ሰርተውታል፣ ሰሃቦች ሰርተውታል። ጠንካራ ይሁን ግን ነው። አለበለዚያ ሁሉም ገብቶ እንዲህ ሲናቁ ዱብ የምትል ሙስሊም መሆን የለብህ። ገጸ ሩህ ያለው ሙስሊም ሁን። መካኑ ዙሁሩል ቢድዒ የት ቦታ ነው እስቲ ቢዳዎች በይፋ መውጣት መታየት የጀመሩት ይላል። تختلف البلدان الإسلامية في ظهور البدع فيها ቢዳ በይፋ ከመውጣቱ አንጻር ሀገራቶች ምን ይላሉ? ይለያያሉ። በተለያዩ የእስላም ሀገሮች ላይ ቢዳ በይፋ ከመውጣቱ አንጻር ይለያያሉ ሀገራቶች። ቃለ ሼኹል እስላም ኢብኑ ተይሚያ ሼኹል እስላም ኢብኑ ተይሚያ ይህንን በተመለከተ የሚለው ነገር አለ ረሂመሁላሁ ተዓላ ፈኢነል አምሳር አልኪባር ትልልቅ የሚባሉ ሀገራቶች አለቲ ሰከነሃ አስሓቡ ረሱሊላህ ሰለላሁ ዐለይሂ ወሰለም የነቢዩ ሰሃቦች ሲኖሩበት የነበሩ ሀገራቶች ወኸረጀ ሚንሃ ልዕልሙ ዕልም የወጣበት ወልኢማኑ ኢማን ኸምሳ አምስት ናቸው ይላል። ኢልም የወጣበት ሰሃቦችም አብዛኞቹ ሲኖሩበት የነበረ ሀገራቶች ስንት ናቸው አለ? አምስት ሀገሮች ናቸው። በዓለም ላይ የሚታወቁት አምስት ሀገሮች ናቸው። አልሐረማኒ የመጀመሪያው ሐረማኒ ነው። ሐረማኒ ካለ ማለት መካና መዲና ማለት ወልኢራቃኒ ኢራቃን አለ ሁለት ኢራቅ ማለት ነው አለ ስታየው ግን ኩፋና በስራ ነው። ኩፋና በስራ አሁን ላይ ግን ኢራቅ የሚለው ክስተ ሀገር ተጠቃሏል። ወሻሙ ሌላኛው ሻም አሁን ሶሪያ የሚባለው ማለት ነው። ግን በፊት ይቺን ሀገር ብቻ ይይዝ ሉብናን፣ ፍልስጢን ግልጽ ነው። አሁን ያለችዋን ሱሪያ እና አጎራባች አንዳንድ ሀገሮችንም ይዝ ነበር ሻም ግዛቱ ሰፊ ነው። ሚና ከሷ ኸረጀ አልቁርአን ወልሐዲት እነዚህ አምስት ሀገሮች ኩፋ፣ በስራ፣ መዲና፣ መካና ሻም ምን የወጣበት ነው አለ ቁርአን ወልሐዲት ሐዲስ ፍቅህ እንደዚህ ሀታ ነህ ምናምን የምትለው እኮ ከኩፋ ነው የመጣው ኩፋና በስራ ላይ ነው የመጣው ወልፍቁ ወለኢባደቱ አምልኮም የተለያየ የተገኘው ወማ የትቢዑ ወማ የትበዑ ዛሊከ ሚን ኡሙር ልእስላም ይህንን ተከትሎ የመጡ የተለያዩ የኢስላም ጉዳዮች ከእነሱን የተገኘ ወኸረጀ ምን ሀዚህ ልአምሳር ቢድዑን ከነዚህ ሀገራቶች ያው እንግዲህ ወጣ ምን ቢዳ ኡሱልየተን በመሰረታዊ የሆኑ غير المدنية النبوية كنبي ك መዲነቱን ነበውያ ግን አልወጣም ማለት ከየት ከመዲና ማለት ነው ግልጽ ነው በሁሉም ሀገራቶቹ ሲፈልቅ ሲገኝ ከመዲና ግን ቢዳ አልተገኘም ፈልኩፋ ከኩፋ ሀገር ኸረጀ ሚና ተሸዩዑ ተሸዩዕ የመጣው ከዛ ነው ተሸዩዕ ማለት ማለት የሺዓ አመለካከት ወሊርጃ ሙርጂዓዎችም የተገኙት ከዛ ነው ወንተሸረ ባዕደ ዛሊከ ፊ ገይሪያ ከዛ ከኩፋ ተነሳና ወደ ሌላ ሀገር መሰራጨት ጀመረ። ወልበስራ በስራን ደግሞ ከተመለከትባት خرج منها القدر ቀደርዮች እዛ ነበሩ። ወልኢዕቲዛል ሙዕተዚሎችም እንደዚሁ ወኑሱክ ልፋሲድ የተለያዩ የተበላሸ የአምልኮ ዘርፎች ከዛ ነው የመጡት። ወንተሸረ ባዕደ ዛሊከ ከዛ በኋላ ተሰራጨ ፊ ገይሪያ በሌላ ይህ እንግዲህ ማንም በተመለከተ ነው፣ ኢራቃኒም በተመለከተ ነው። ወሻሙ ሻም ደግሞ ስታያት ካነ ቢሃ አነስቡ ናሲብዮች እዛ ነበሩ። ናሲብ ማለት ማለት ነው ለአህልል ቤት ጠላት የሆኑ ናቸው። ከሺያ ተቃራኒ የሆኑ ማለት ለአህልል ቤት ጠላት ነው። ግልጽ ነው። አህልል ቤቱን የሚጠሉ ናቸው። ወልቀደር ሌላኛው ቀደርዮችም ከዛው ፈለቁ። አመት ተጀብኩም የጀህሚዮች ወይም ደግሞ የጀህም ብኑ ሰፍዋን አመለካከት ያላቸው ሰዎች ኢነማ ظهر في ناحية خراسان ኩራሳን የሚባል ቦታ አካባቢ ላይ ነው የተፈጠሩት። وهو شر البدع የጃህም ኢብኑ ሰፍዋን አመላከት አመለካከት የያዙ ሰዎች የሚያራምዱት በጣም በጣም መጥፎ የሆነ ሸር ነው። ግልጽ ነው። ጀህሚዮች ማለት ነው። አንዳንድ ከሰባ ሶስቱ የሉም ነው ያሉት። ግልጽ ነው። ሙስሊም አይደሉም ነው ያሉት። ምኖች ጀህሚዮች ግልጽ ነው። ሙስሊም አይደሉም እነሱ ሙስሊም አይደሉም ብለው ይወሰኗል። ልክ እንደ ሺያዎች ومنهم شيخ الإسلام ابن تيمية رحمه الله وكان ظهور البدع የቢዳ እኮ በይፋ መውጣት ያንን የሚያስይዝ አመለካከት አለው ማለት ነው ራሱ وكان ظهور البدع ነበረ የቢዳ በይፋ መውጣት بحسب البعد ከምን አንጻር ነው ቢዳ የሚበዛው ከተባለ وكان ظهور البدع بحسب البعد ከመራቁ አንጻር ነው عن الدار النبوية ከነብያዊ ሀገር በራክ ቁጥሩላ ቢዳ ያው ምን እያለ ይመጣል እየነገሰ እየተስፋፋ ይመጣል ለማ ሀደተት ልፉርቃ መለያየት ሲመጣ ሲበዛ ባደ መቅተል ዑስማን ዑስማን ምን ካለ በኋላ ከተገደለ በኋላ ዑስማንን ሰሃቦች በጣም ይወዱት ነበር። ለዚህ ኡማ በር ነው ተብሏል። ማን ነው? ዑመር ነው አይደል? ዑመር እዛው አለ። ከዑመር ሞት በኋላ በኋላ ምንድነው በቃ በኡማው ላይ ፊትና መጣ አይደል? በቃ ዑመር ተገደለ። ከዛ በኋላ ተከተለ ማን ተገደለ? ዑስማን እዛው ዑስማን ደግሞ በጣም የሚገርም ነው በቃ ኡማው ላይ ልዩነት ሌላ መጥፎ ነገር እንዳይመጣ ራሱን አሳልፎ የሰጠ ሰው እንደሚገሉት ታውቆ ተስተካክሎ ነው የተቀመጠ። ለምን አትከላከልም አሉት። አልከላከልም። ተገልጻ እቤት ውስጥ ነው የተገደለው። የሚገርም ነው። አጃይ ሲገሉት ራሱ ቁርአን እየቀራ ነው። ሙሰሐፉ ላይ ደሙ ተረጭቶ ግልጽ ነው። ምን የሚለው ላይ ነው ደሙ ያረፈው? ሱረቱ ልዩሱፍ ኢነማ አሽኩ በቲ ወሑዝኒ ኢለላህ ይላል። ግልጽ አለ። ያቺ ላይ ነው ያረፈችው ደሙ የሚገርም የሚገርም ታሪክ ያለው ነው በጣም ወላሂ ሐቂቀተን ተብኪ ያኒ ለማ ተንዙር ያኒ ሲረተሁ አጃኢብ ነው የምችለው ሀገር መንግስቱን እንዲህ አይነት ታጋሽነትን መያዝ ራሱ የሚገርም ነው ግልጽ ነው እንደዛ እኮ ፊትና ትልቅ ነገር እንደሚያመጡ እያወቀ ማለት ነው ግልጽ ነው ሌላ ነገር ከዚህ በኋላ የሚመጣው መፍሰደው ከባድ ነው ከማለት አንጻር ራሱ አሳልፎ የሰጠ ነው ቢዙልም ቁትለ ቢዙልም سبحان الله يتالى أين وقفت وكان ظهور البدع بحسب البعد عن الدار النبوية فلما حدثت الفرقة بعد مقتل عثمان عثمان ከተገደለ በኋላ ምን ሲበዛል መለያየት سمتا ظهرت بدعة حرورية የሐሩሪዮች ቢድዓ መጣ ሐሩሪያ ማለት ነው ብያለሁ ኸዋሪጅ የኸዋሪጆች ፈተና መጣ አመል መዲነቱ ነበውያ ግን መዲና ላይ ግን ፈካነት ሰሊመተን ፈካነት ነበረች ሰሊመተ ሚን ظهور هذه البدع እነዚህ ቢዳዎች ሁላ በይፋ ከመውጣት የታቀቡባት ነበረች ወይን ካነ ቢሃ መን ሁወ ሙድሚሩን ሊዛሊክ ቢኖርም አንዳንድ በውስጥም ቢኖር እሱ ደብቆ ነው ሙድሚር ማለት ማለት ደብቆ ሸሽጎ ነው ያንን ቢዳ የሚይዘው። ፈካነ እንደውም ሙሃና መዝሙመን እነሱ ዘንድ የመዲና ነዋሪዎች ዘንድ ሙሃን ነበር የተዋረደና መዝሙም የተወቀሰ ሆነ ነው የሚኖረው። እስከ ነቢይም ቀውሙ ሚነል ቀደርያ ምንድነው ይህንን ያልነበት ቀደርዮች ነበሩ። ቀደርን ኢንካር የሚያደርጉ አንዳንድ መዲና ውስጥ ነበሩ። ወገይሪ ولكن كانوا መዝሙሚን የተወቀሱ መቅሁሪን የበታች ተደርጎ የሚታዩ ነበሩ بخلاف التشيع ከሺዓ በተቃረነ መልኩ ወልርጃ ከሙርጂያዎች አቋም በተቃረነ መልኩ ፊልኩፋ ኩፋ ላይ ከሚታዩ ኩፋ ላይ ነቅሰው ነበር በቃ ጭንቅላታቸውን ብድግ አድርገው መሄድ ይችሉ ነበር ግልጽ ነው እዚህ ግን የቀደርያ ምናምን ተደብቆ ካልሆነ በስተቀር ምናምን የለም ማለት ነው እየተሽሎከለኩ ነው የሚኖረው ወላ ያትዛሉ ወቢድዑ ኑሳኪ ቢልበስራ ሙዕተዚላዎች ወቢድዑ ኑሳክ የቢድዓ نساك نساك ማለት የተለያየ አምልኮች የሚፈጽሙ بالبصرة በበስራ ላይ ከሚያሳዩት በተለየ መልኩ መዲና ላይ አናታቸውን ቀራርጎ መሄድ አይችሉም ማለት በስራ ላይ ምን ለማለት እንደፈለገው ይግባችሁ። እሺ በስራ ላይ ሙዕተዚላዎችና ከፊል የተለያዩ ኢባዳም ፈጻሚዎች ሱፊያ ናቸው። نساك ምናምን የሚለው እና እንዲሁም ደግሞ ተሸዩዕና እርጃ ደግሞ በኩፋ ውስጥ እንደፈለጉ ይሆኑ ነበር። መዲና ላይ ግን ቀደርዮች እዚህ አይነት ሁኔታ አልነበራቸውም፣ ከፊል ያሉትን ማለት ነው። ወነስቡ ቢሻም ናሲብዮችም በሻም ላይ እንደሚሆኑት መዲና ላይ አይሆንም። ፈኢን ካነ ዛሂራን ያው በይፋ ቢወጣም ማለት ነው። ፈኢን ካነ ዛሂራን ያው በእነሱ ሀገር ማለት ነው። ፈኢነሁ ካነ ዛሂራን ወቀድ ተበተ ፊ ሰሂህ አን ነቢ ስ ላ ነደጃለ ላ የድኩላ የሚታወቀው ነቢዩ አለ ሰላም እስከ ቅያማ ድረስ ራሱ መዲና ምን አይገባም ደጃል ራሱ አይገባም ሁሉንም አለም ሲያጠቃልል መዲና ላይ ምን አይልም አይረግጥም የተናገሩት ነገር ነው ማለት ወለም የዘል ልዕልሙ ወልኢማኑ ሐታ የተለያየ ካዚብ እኮ አገር ለቆ እንጂ እኮ እዛ ይኖር የተለያዩ ራሱ የእኽዋን አመለካከት ያላቸው ግልጽ ነው የኸዋሪጅ አመለካከት ያላችሁ ከአገር ለቀው ነው የሚወጡት። ታውቃላችሁ አይደል? የማይታሰ ይያዝና ይታሰራል፣ እስር ቤት ይገባል። አጥቷቸዋል። እስካሁንም ድረስ መሐመድ ሱሩር የሚኖረው የት ነው? እንግሊዝ ነው የሚኖረው። እንግሊዝ ሊሆኑ ነው በቃ የተለያየ አመለካከቱን የሚያራምደው የሱሩርያ አመለካከት ግልጽ ነው። እዛ ሀገር ያሉትም እንደዚሁ ግልጽ ነው አለ። እዛ ከሄድ ትታሰራለህ። አስፈላጊ ከሆነ ትታሰራለህ። ይኸው እርምጃው ይወሰድባል። እንደዚህ እስካሁንም ድረስ ማለት ነው። ወሊላህ አልሐምድ ወልሚና የሚቀመጡትም ዑለማዎችም የሚቀመጡትም የሀገር መሪዎች ለቢዳ ምን የላቸው ለቢዳ አመለካከት የኛው እንግዲህ የኛው ሀገር ተወላጅ እንግዲህ አብደላህ አልሐረሪ ራሱ እዛ ገባለሁ ብሎ እንግዲህ ሞክሮ ነበር። ከዛ ተባሮ ነው፣ ግልጽ ነው። ተባሮ ወጣ። ያው እዛ እንደማይቀበሉ ታወቀ። ሉብናን ሄደና ያው እዛ ረጨ ማለት ነው አመለካከቱን የአህባሽ አመለካከትን ማለት ግልጽ ነው። እንዲህ አይነት ኮንትሮባንድ ምናምን ነገር እዛ ምን የለውም ተቀባይነት የለውም ማለት ነው። ኮንትሮባንድ ነገር እዛ የለም ማለት ነው። ግልጽ ነው እና እንደዚህ ነው ማለት ነው። ወለም የዘል ልዕልሙ ወልኢማኑ ቢሃ ዛሂረን እስካሁንም አልተወገደችም እውቀት ኢማን ቢሃ ዛሂረን በይፋ ከመውጣት ከመታየት ኢላ ዘመን አስሓቢ ማሊክ እስከ ማሊክ ባልደረቦች ድረስ ወሁም ሚን አህል ቁሩን ራቢያ ያው እንግዲህ ኢማሙ ማሊክ የነበረበት ሚን አህልል ቁሩኒ ራቢያ ይላል القرن الرابع ብትሉ ጥሩ ነው قرن የሚለው አይመጣ ወይ ዋው የለው ወይ ምን የለው من أهل القرن الرابع ድረስ ማለት ነው فأما العصار الثلاثة المفضلة ምርጥ የሚባሉት የሰሓቦች ታቢዕዮች አትባዑ ታቢዕኝ ዘመን ድረስ ፈለም የኩን ፊሃ ቢልመዲነት ነበውያ ቢድዓቱን አንድ ቢድዓ አልነበረ ግልጽ ነው እስከ አትባዑ ታቢዕኝ ድረስ ማለት ظاهرة البتة መቼም በይፋ የምትታይ ማለት ነው ولا خرج منها بدعة في أصول الدين በዲን መሰረታዊ ነገሮች ላይ የተፈጠረ አንድም ቢዳ እዛ አትታይም البتة ምንም كما خرج من سائر الأمصار የተቀሩት ሀገራቶች ላይ እንደሚታየው ማለት ነው እሺ ይህንን ካየን አንጻር አልአስባቡ ለቲ አደት ኢላ ظሁር ልቢድዒ ቢድዓ በይፋ እንዲወጣ የሚያደርጉ ምክንያት ሰበቦች ምንድን ናቸው? ወደፊትም ቢድዓ ሊፈጸም ይችላል። ምክንያቶቹ ማወቅ አለብን። ቢድዓ በምን ምክንያት ነው የሚንሰራፋው? መቼስ በእውቀት እንዳትል ግልጽ ማለት በእውቀት አይደለም አይደል? እስኪ ምክንያቶቹ ምንድናቸው ቢዳ አካል ካል አልአስባቡ ለቲ አደት ኢላ ظሁር ልቢድዒ مما لا شك فيه ምንም ጥርጥር የሌለው አለ أن الاعتصام بالكتاب والسنة በቁርአንና በሐዲስ አጥብቆ መያዝ ፊሃ መንጃቱን አው ሙንጃቱን ሚነል ውቁዕ ፊል ቢጠል በቢድዓ ውስጥ ከመውደቅ የሚጠብቅ ነገር ነው ወላሊ ከጥመት ይላል ቃለ ተዓላ አላህ ስብሓነ ወተዓላ ብሎ ይላል ወአነ ሃዛ ሲራጢ ሙስተቂማ ፈተቢዑህ ወላ ተተቢዑ السبل فتفرق بكم عن سبيله አላህ ስብሓነ ወተዓላ ለነቢ ዓለይሂ ሰላቱ ወሰላም ምን አለ በላቸው ዋና ሀዛ እነሆ ቆየ ሲራጢ ምን ነው መንገዴ ሙስተቂመን ምን ያለ ቀጥ ያለ ፈተቢዑሁ ተከተሉት በላቸው ወላ ተተቢዑ ሱቡላ መንገድን አትከተሉ ፈተፈረቀ ቢኩም በእናንተ ላይ ይለያያል ቢኩም አን ሰቢሊህ ከመኑ ከመንገዱ ይለያያቸዋል ከቅናቸው መንገድ ብለህ በላቸው وقد وضح ذلك ይህንን ግልጽ አድርጎታል النبي صلى الله عليه وسلم ነቢዩ عليه الصلاة والسلام ፍንትው ግልጽ አድርገውታል فيما رواه ابن مسعود رضي الله عنه عبد الله بن مسعود بزقبه قال خط لنا رسول الله صلى الله عليه وسلم خطا ነቢዩ عليه الصلاة والسلام መስመርን አሰመሩልን ነቢዩ መስመር ምን አሉልን አሰመሩልን ቃል ብለው አሉ ሃዛ ሰቢሉላህ ሃዛ ሰቢሉላህ ይህ የአላህ ምንድን ነው አሉ መንገድ ነው ثم خط خطوطا عن يمينه وعن شماله ከዚያም ከግራና ከቀኝ ደግሞ ሌላ መስመር አሰመሩ ገብታችኋል የመሃሉ መስመር ሀዛ ሰቢሉላህ ከገንና ከግራና ከቀኝ ደግሞ አሰመሩና ይህ እነዚህ መንገዶች ደግሞ መቃለ ወሀዚህ ሱቡል እነዚህ ደግሞ ምንድኖች ናቸው መንገዶች ናቸው ያ መሀል ላይ ነው ለቀዳ እነዚህ ከግራና ከቀኝ ደግሞ መንገዶች አሉ አላ ኩሊ ሰቢል ሚንሃ ሸይጣኑን በእያንዳንዱ መንገድ ላይ ምን አለ ሰይጣን አለ አሉ የድዑ ኢለይህ ወደ እሱ የሚጠራ አንተ እየሄድክ ነው አይደል በዛ መንገድ ላይ እየሄድ ከግራና ከቀኝ እያለ የሚጋብዝ የሚጠራ አለ ማለት ነው ከጎን ጎንትሎ ከዛ ጨልፎ ሊያወጣህ ማለት ነው ገባችሁ የድዑ ኢለይ ثم ተላ ከዚያም ነቢዩ ዓለይሂ ሰላቱ ሰላም አነበቡ وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون ነቢዩ እንግዲህ ምሳሌ በደንብ አስቀመጡ ማለት ነው አላህም ያው ቅድም አይተነዋል ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊ ዳሊኩም ወሳኩ ይያችሁን እኮ አላህ አደራ ይላችኋል ቢሂ ለዓለኩም ተተቁን ትድኑ ዘንድ ማለት ነው ግልጽ ነው فمن أعرض عن الكتاب والسنة كقرآن كحديث من ياله يا فنقد تنازعته الطرق المضللة المضللة አጥማሚ የሆነችዋ መንገድ ምን ትለዋለች ትመነጭቀዋለች ትስበዋለች ማለት ወልቢድዑ አልሙሕደታ አዳዲስ ፈጠራን ያቀፈችዋ መንገድ ትስበዋለች። فالأسباب التي أدت በምን ምክንያት ነው እስቲ ቢዳ እንዲሻር የሆነው ካልክ ለአስባቡ ለቲ አደት ኢላ ظሁር ልቢድዒ ተተለኸሱ ፊ ልእሙር በሚከተሉ በተርቲብ ባስቀመጥነው መልኩ ሰው ልጅ ምን ላይ ይወድቃል? ቢዳ ላይ ይወድቃል። ይህንን ራስ እስቲ ይሄ በተወራበት ራስ ይኸው ነው አይደለም ይለው የመጀመሪያው አልጀህሉ ቢአሕካም ዲን የዲን አህካሞች ላይ ምን አለመኖር ነው? እውቀት አለመኖር ነው። በቃ አህካሙ ዲንን ባለማወቅ የሰው ልጅ ይገባል። እናት አባቶቻችን እውቀት ስለሌላቸው በቃ ከተጓዘው ጋር ይጓዛሉ። ከነዱ አሽኳ እየተነዱ ይሄዳሉ አይደል? በቃ ካላወቅህም ሁሉም ይነዳሉ፣ ይስባሃል ማለት ነው። እንደፈለክ ያደርጋል። አታኒ ኢትባዑ ልሀዋ ስሜትን መከተል። አንዳንዱ ደግሞ እውቀት አለው ግን ምንን ያስቀድማል? ስሜቷ አንተ እንዴት ደስ ይላል አንተ ሞሊድ ምናምን ትላለህ እንዴ ምናምን በይል ምናምን አለ የሚፈልገው እንዴት ደስ እንደሚል ምናምን እዚያ ያለው ግርግር እፍትላትም አለቻ ነፍስያና ሸይጣን ተወዶ የለ አዛ ያለው እኮ ነሺዳ ምናምን ሐራም መሆኑን ደሊል በደንብ አስቀምጠለት በቃ እሱ ደስ ከቁርአን ቁርአን ጋር ከምትለው በቃ አንካ ይህንን አዳምጥ ነሺዳ ብለህ ብትለው በቃ ማሻአላ ይረክ ግልጽ ነው ሁል ጊዜ እንደዚህ ነው ማለት ነው ቁርአን ለአንድ ሰዓት ካዳመጠ ለአንድ ሰዓት ነው ያዳምጠው። ሰላሳ ደቂቃውን ሊያዛጋ ይችላል። ላይተው በማል በማል ሌላ ነገር ግን መግሳንግስ ሲያዳምጥ ግን እየነሸጠ ነው ማለት ይለዋል ማለት ነው። ግልጽ ነው አለ ውስጡ ሐከደ ያኒ አተዓሱብ ሊልአራ ሌላኛው ደግሞ ተዓሱብ ጭፍን አመለካከት ነው። ሊልአራ ለተለያዩ አመለካከቶች ምን ማለት ለተለያዩ አመለካከት የሆኑ ሰውን ይከተልን አለቅም እሳቸው አንተ ከእሳቸው ትበልታለህ ይላል እንዴ እሳቸው ማን ናቸው አንተ ከነብዩ ይበልጣሉ እሳቸው እንዴ ነብዩ ያሉት ነው እንጂ የምታስቀድመው እሳቸውን ነው እንዴ ከእሳቸው ትበልጣለህ ይላል እሱ እኮ ማለት እንዲህ ነው ማለት ይላል እንዴ በቁንጅና ነው እንዴ ጉዳዩ ግልጽ ነው በመወፈር በመቅጠን እኮ አይደለም ጉዳዩ ጉዳዩ በደሊል ላይ የተመሰረተ ነው ላራ ወላሽኻስ ለግለሰቦች ግልጽ ነው። አፈቀላጤ ስንት አለ ማለት ነው። እሱን ዝም ብሎ እየተከተለ ይሄዳል ማለት ነው። ሌላኛው አትሸቡ ቢልኩፋር ከኩፋሮች ጋር መመሳሰል። በቃ እንዴ አንተ ለኢሳ ያከበሩ አንተኛ ለነብዩ ብናከብር ያቃጥልሃል ይላል። እንደ አንተ ከካፊር ጋር ትመሳሰላለህ እንዴ? ለኢሳ ተከብሯልና እና ታዲያ እነሱም በቃ እዛ ይደልቃሉና እኛም እንደልቅ ይባላል እንዴ? አንተ ምን አመሳሰለ ከእነሱ ጋር ምን አገባ እነሱ በፈጥሩ ሰዓት እኛ እስከማናንሳለን ምናምን ምትል ነው እንዴ እ ሴቶችና ወንዶች ተቀላቅለው ምናምን ተወዛወዙና አንተም እኛ ከማናንሳለን እንወዛወዝ ብትል ነው እንዴ አብረህ ሱብሃንአላህ تشبه بالكفار وتقليدهم وت... وت... و... ونتناول هذه الأسباب بشيء من, من التفصيل እስቲ ቆም ብለን እነዚህ በዝርዝር አንዳንድ ምሳሌዎችን እያቀረብን እንያቸው ይላሉ። የመጀመሪያው አልጃህሉ ቢአሕካም ዲን ነው። የዲንን አህካም በአግባቡ አለመረዳት ወይም እውቀት አለመኖር ነው አለ። ኩለመም ተደስ ዘመኑ ጊዜ በተለጠጠ ቁጥር ሁላ ይላል። ወበዑደ ናሱ የሰው ልጆች የራቁ ጊዜና አታሪ ሪሳላ ከአምላካዊ መልእክት በራቁ ቁጥርላ ቀለል ዒልሙ እውቀት ያንሳል ወፈሸል ጀህሉ መሀይምነት ደግሞ ምን ይላል አለ ይሰራጫል እየተሰራጨ ነው የሚመጣው አለ كما أخبر بذلك النبي صلى الله عليه وسلم بقوله من يعش منكم فسيرى اختلافا كثيرا وقوله إن الله لا يقبض العلم على النبي الله كو علمنا عايزهم ماله انتزاعا ينتزعه من العباد ከባሪያዎች ምንጭ አድርጎ አይደለም እውቀትን የሚወስደው ወላኪን አሉ ነቢ አለ ሰላት ነገር ግን የቅቢዱ ልዕልም አላህ እውቀትን ይይዛል ቢቀብድ ልዑለማ ዑለማዎችን ይወስድና እውቀትን ያነሳ ዑለማዎች ሲሞቱ ማን ይቀራል ጃሂል አረ ጃሂል ሲቀር ደግሞ በቃ ይጫወቱበታል እንደፈለጉ ግልጽ እንደፈለገ ነው የሚያደርጉት እንደፈለገ ይጫወትበታል ሁሉም ነው ሐታ ኢዛ ለም ዩብቂ አሊመን አሊም ያልቀረ ጊዜና እስቲደርስ ማለት ነው ምንም አሊም እስከማይቀር ድረስ اتخذ الناس رؤوسا جهالا ከዛ ረኢስ አድርጎ መርጠው ቁጭ አድርጉታል ማንን ጃሂልን ከዛስ ወከም ሚን አልአማኢሚ ቱጀዱ አራ ሩኡስ ልበሃኢሚ ይሆናል ማለት ግልጽ ነው ከሚን አልአማኢሚ ቱጀዱ አላ ሩኡስ በሃኢም ይሆናል ስንት ጥምጣሞች ይቀመጣሉ በእንስሳዎች ምን ላይ ጭንቅላት ላይ ማለት ስታዩ አንተ ትልቅ ኢማም ነው ትላለህ ግን ያ አማይማ የተቀመጠው በሀኢም ላይ ነው ግልጸዋለ እንደዛ ጉዳይ ይሆናል ማለት ነው ሩኡሰን ጁሃላ ፈሱኢሉ እነዛ ደግሞ ይጠየቃሉ ፈአፍተው ቢገይር ኢልሚን ያለ እውቀት ምን ይላሉ ፈቷ ይሰጣሉ አንዳንዴ በዘመድም ሊሰጡ ይችላሉ አይታወቅም ግልጽ ነው። እንደ ሁኔታው ፈተዋው ምን ይላሉ ያስተናግዳሉ ማለት ነው። እውቀት የለማ ፈበሉ ያጠማሉ፣ አበሉ ያጠማሉ። ፈበሉ የመጀመሪያ ያጠማሉ፣ አበሉ ሌላውን ደግሞ ምን ይላል ያጠማሉ። በዚህ አይነት መልኩ እንግዲህ ያስተናግዱታል። እነሱ ጋር ጠመም አልጠመም ችግር የለም። ዋናው ፈትዋ ምን ማለት ነው መስጠት ነው። ላባሰ ፈላ ዩቃዊሙ ምንም ሊቋቋም አይችልም። አልቢዳ ቢዳን ኢለል እውቀት ነው ሊቋቋም የሚችል እውቀት ካለ ትቋቋማለ መልስ ትሰጣለ አለበለዚያ ኮልታፋ ምላስ ነው የደለደመ ምላስ ትይዛለ እችን ማለው የምትስላት በእውቀት ነው በቃ ሊኖር ይገባል እውቀት ሊኖር ይገባል ግልጽ ነው ወልዑለማ ዑለማዎች ነው ፈኢዛ ፉቂደ ልዕልሙ እውቀት ከታጣ ወልዑለማ ዑለማዎችም ከታጡ ኡቲሐት ልፉርሳ አጋጣሚዋ ሰፊ ትሆናል ኡቲሐት ማለት ሰፊ መሆኑ ፉርሳዋ አጋጣሚው ሰፋ ያለ ይሆናል ማለት ትልቅ ፉርሳ ይሆናል للبدع لبدع أن تظهر በይፋ ትወጣ ዘንድ ወተንተሽራ ትሰራጭ ዘንድ ወደ አህሊያ ለባለቤቶቿም አየንሸጡ ይነሽጣሉ። በቃ አሊም ከሌለ እነሱ ነሽጠው እንደፈለጉ ነበር። ቢዳ ላይ ግልጸዋለ። ስለዚህ ዒልም በጣም ያስፈልገናል። ሌላኛው ኢትባኡል ሀዋ ስሜትን መከተል። አንዳንዱ ሀቁን ያውቃል፣ ግን በቃ ከፍላጎቱ ጋር ደስ ይላል እኮ የእነሱ ቢዳ መሆኑን ትክክል መረጃውን አውቆ በቃ ደስ ይላል እኮ ግን እ ነው ግን እያለ ይሰምጣል ማለት ነው። መን አረዳ አን ልኪታቢ ወሱና ከቁርአንና ከሐዲስ ጀርባውን የሰጠ ኢተበዐ ሐዋ ምንም አማራጭ የለም። ቁርአንና ሐዲስ ከተውክ ስሜትን ነው ምን የምትለው የምትከተል ቁርአንና ሐዲስ ከያዝ በቃ ስሜትን ገታለ። ቁርአንና ሐዲስን ከተውክ በቃ ሀዋን ነው የምትከተል። ለምን እንዴት ምን ምን የሚባል የለም። በቃ ከመጣ መረጃ አይደለም። አንተ ከዚህ ውጪ ከሄድክ አላህ ስብሓነ ወተዓላ ይላል فإن لم يستجيبوا لك فاعلم أنما يتبعون أهواءهم ومن أضل ممن اتبع هواه بغير هدى من الله من على الله ኢለም የስተጂቡ ለህ ለአንተ መልስ ካልሰጡ አዕለም እወቅ አነማ የተቢዑን አህዋአሁም የሚከተሉት ምናቸው ነው ስሜታቸው ወመን አضሉ ምንኛ ጠማማ አለ መን ይተበዐ ሀዋ ስሜቱን ከተከተለ ሰው የበለጠ ቢገይሪ ሁደን ሚን አላህ ቢገይሪ ሁደን ያለምንም ቅናቻ መንገድ ሚን አላህ ከአላህ የሆነ ቅናቻ መንገድ ሳያዝ ከተከተለ ሰው የበለጠ ምንኛ ጠማማ አለ وقال تعالى أفرأيت من اتخذ إلهه هواه وأدله الله وأدله الله على علم وختم على سمعه على سمعه وقلبه وجعل على بصره غشاوة غشاوة فمن يهديه من بعد الله أفرأيت على يهمك አላየህምን? መን ይተኸዘ የያዘን ኢላሃሁ አምላኩ አድርጎ ሀዋሁ ምኑን ስሜቱን ስሜቱን አምላኩ አድርጎ ሲይዘው ደግሞ ወአደለሁ ላህ አላህ ምን አለው አጠመመው አላ ዒልሚን በእውቀት ላይ ሲሆን አጠመመው በእውቀት ላይ ሲሆን አጠመመው አላ ለምን ስሜቱን ምን ስላደረገ አምላክ ወቀልቢሂ ወኸተመ አላ ሰሚዕሂ መስሚያውንም አላህ አተመበት ዘጋው ወቀልቢሂ ቀልቡንም ወጀዐለ አላ በሰሪህ ግሻዋ በአይኑም ላይ ምን አደረገበት ሽፋን አውቋል አውቋርላ አላየውም የሚለው አሃ አውቅህ ነው ማለት ነው ማታየው አላህ አይኑን ደፈነበት ደፈነበት ማለት የፈለግከው ብታሳይ ሰውየው አይነቃም በቃ ከዚህ በኋላ አጠፋ ወላሂ አውቆ የሚያጠፋ ሰው አቂቦ ይሄ አንዴ አውቆ ይጥም ምንድነው አውቀ የተኛም ቢቀሰቅሱት አይነቃም እንደሚባለው የለም በቃ አውቀ ከሆነ አላህ የሚሰጠ አጠፋ አይከበድም ያላወቁትን ሰዎች ግን ባለማወቃቸው አላህ Subhanahu Ta'ala ሊመራቸው ይችላል አውቆ የሚያጠፋ ግን እስቲ አብዛኛው ጊዜ አውቆ የሚያጠፉ ሰዎች እውቀት ትንሽ ኖሯቸው የሚያጠፉ ሰዎች ብዙ ጊዜ ከሄዱ ለመመለስ ይከብዳል እኔ ወላሂ ማ አድሪ እኔ አሰንታጁ ከሌላው በበለጠ መልኩ ይመለሳል የሚል ከሌላው አንጻር የአላህ ስብሐነ ወተዓላን ውሳኔ አላህ ነው የሚያውቀው ግን በየቀኑ እያደረ በመጣ ቁጥር ሁላ ምን እየሆነ ነው የመጣው? እሱ እየባሰበት ነው። አልእርሻድ የሚባለውን ኪታብ እንደማያውቀው ሆኖ ማለት ነው። በተለያየ ጥቅም በተለያየ ሁኔታ ተንሸራተተ። የባሰ የባሰ ሄደ። አሁንማ እያስባሉ እኛና ካፍሮች ምን ችግር የለውም ምን ችግር አለው አይደል? አንድ ላይ ምናምን ኮንሰርት ብናቀርብ እነሱ ስለ ማርያም ምናምን እየዘመሩ እኛ ደግሞ ስለ ስለ ነብዩ አንድ ምንጭ ምንም ችግር እኮ የለውም አንድ ላይ ያደረገን ነው እና ነገ ደግሞ ተነስቶ ምናምን ሁም ሆና ይላል እዛ ወንድሞቻችን እኮ ናቸው እያለ ያው ሌላ ደረጃ ላይ እንደሚደርስ አትጠራጠር ማለት ነው የአላህ ውሳኔን አላህ ነው የሚያውቀው ስለዚህ ይሄ ሁላ መቀልደስ ከእውቀት በኋላ የመጣ ነው። ለዚህም አላ ወጀዐለ ዐላ በሰሪ ጊሻዋ ፈመን ይህንን ሁላ አመጣ ማለት ነው። ፈመን የህዲህ ሚን ባዕድላህ ከአላህ በኋላ ማን ነው እስቲ የሚመራው? ግልጽ ነው። ይህንን ሁላ ያጠፋ። ስለዚህ እውቀት እያወቅን እንዳናጣ፣ ወላሂ እያወቅን እንዳናጣ። አለማወቅ ማጥፋትና አውቆ ማጥፋት ልዩነቱ የሰፋ ነው። ግልጽ አላህ ዘንድ ራሱ ማለት ነው። ወልቢድዑ ቢድዓ ኢነማ ሂየ ነሲጁል ሀዋ ቢዳ እኮ ኢነማ ሂየ ነሲጁል ሀዋ ቢዳ ማለት የስሜት ድር ነች። ነሲጅ ታውቃለህ? ድር የሸረሪት ድርን ታውቃላችሁ? ስታደራ እንዲህ እያደራ ነው የሚመጣው። ስሜትን ነው የሚያደራ ነው። አልሙተባዕ ስሜቱን የሚከተል ሰው የሚያደራው ነገር ነው። ግልጽ እያደራ ይሄዳል ማለት ነው። ግልጽ ዋለን ስሜትን ከዛ በኋላ ወደ ናርገ ያደራልሃል ልቦና ውስጥ ማለት ነው التعصب للأراء والرجال هذا وصلى الله على نبينا محمد وعلى آله وصحبه وسلم